طيب ያርፋጅ ቀጣለሁ ተማሩ ካለን ጀምር ማለት ነው الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إخوتي وأخواتي في الله درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح في باب الظهار زار من قرأ إن شاء الله تعالى باب الظهار الى ان ጨርሰናል ظهار እናያለን ظهار من الظهر ወገብ ከሚለው ቃል የተወሰደ ነው ወገብ የተባለበት ምክንያቱም እናቱ ሚስቱን እንደናቴ ጀርባ እንደናቴ ወገብ ሁኝብኝ እያሉ ስለሚጠቀሙት የተግባሩ ተግባሩን በማየት ሲያይሙን በዚህ ሰይመውታል ባቡ ዚሃር ብለው ማለት ነው እና ኢንሻአላህ እናሳው 948ኛው ሐዲስ ላይ ነው መትን የሚቀራ ሰው ተፈደል መሽኩራን الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعنه رضي الله تعالى عنهما أن رجلا ظاهر من امرأته ثم وقع عليها فأتى النبي صلى الله عليه وسلم فقال إني وقعت عليها قبل أن أكفر قال فلا تقربها حتى تفعل ما أمرك الله به رواه الأربعة وصححه الترمذي ورجح النسائي إرساله ورواه بزار من وجه الآخر عن ابن عباس وزاد فيه كفر ولا تعد طيب ظهار ነው እንግዲህ ዚሃር محرم بالكتاب والسنه والاجماع በቁርአንም በሐዲስም በእጅማዕም የተከለከለ ነው እንደናት ወገብ ሁኝብኝ እንደናት ወድ ሁኝብኝ ማለት ክልክል ነው አላህ Subhanahu Wa Ta'ala ወኢነሁም ለየቁሉነ ሙንከረን من القول وزورا ብሎ የገለጸው ሱረት ሙጃዲላ ላይ ሐዲሱ የሐዲስ ሰለማ ኢብኑ ሰኽር ሐዲስ ነው ወደፊት ይመጣል ማለት ነው ክልክልነቱ የሚያመለክት ኢጅማዕ ابن المنذر የተባለው ዓሊም اجمع العلماء على تحريم الظهار ብለዋል طيب ይሄም አሁን የተቀራው ሐዲስ ነው ራሱ ሶፍ ሙጃሪዳ የሚወረድበት ምክንያት አለ ያው እናየዋለን ኢንሻአላህ وعن ابن عباس رضي الله عنهما أن رجلا ظاهر من امرأته ابن عباس በዘገቡት ሐዲስ ምን አሉ አነ ረጁላን የሆነ ሰውዬ አሉ ሰውየው ማን ነው አልተገለጸም የሆነ ሰውዬ ظاهر من امراته ከሚስቱ ላይ እንደናተ ጀርባ ሆኝብኝ በማለት ማለ ማለት ነው ይህንን ቃል ገብቶ ደግሞ ثم وقع عليها ደፈራት ማለት ነው ከዛ በኋላ እንደናተ ጀርባ ሆኝብኝ ካለ በኋላ መገናኘት አልነበረበትም ተገናኘ ከዛ በኋላ መፍትሄ ፍለጋ ሄደ فات النبي صلى الله عليه وسلم ነብያችን ጋር መጣና فقال አላቸው ኢኒ ኢኒ አላቸው ወቃቱ عليها ሚስቴ ወደኩባት አላቸው قبل ان اكفر ለማልኩት ማላ ከፋራውን ሰላወጣ እንዲሁ ዝም ብዬ አልጋ ላይ ወጣው ማለት ነው ቃለ فلا تقرب እንዳቀርባት አሁንም ማለት ያለፈው አልፏል ላለፈው ከረፍ ቤት አይሰራ ማለት አሁንም እንዳቀርባት حتى تفعل እስከምትፈጽም ما امرك الله تعالى አላህ ያዘዘህን ቢሂ በዛ ነገር ላይ ማድረግ ያለብህን አላህ ያዘዘብህን ያዘዘህን ሳትፈጽም ግንኙነት የሚባል ነገር እንዳም መጀመሪያ ከፋራው የሚወጣው ከፋራውን ካወጣ በኋላ ግንኙነት ታደርጋለህ እንጂ ለምን ምለህ ለምን ትመለሳለህ እንደገና ከፋራው ሳታወጣ ነው رواه الاربعه وصححه الترمذي አራቶች ዘግበውታል ትርሚዚ ከአራቱ አንዱ ነው ጥሩ ሲልም አሞካሽቶታል ወረጀሐ النسائي ارساله ነሳኢ ሐዲሱ ሙርሰል ነው ብለዋል ሙርሰል ሐዲስ ማለት ምን ማለት ነው አንድ አንድ ሰው ታቢዕ ያለ አይደለ ነብዩ አለይሂ ሰላቱ ወሰለም እንደዚህ ብለዋል ካለ እሱ ሱሐቢ አይደለም ነብያችን አግኝቷል አያውቅም ግን ብልግሎ ነብያችን እንደዚህ ብለዋል አለ ሐዲሱ ሙርሰል ይባላል ለምን እዚህ መካከል ከነብይ ተቀብሎ ለዚህ ለታቢዑ ያደረሰው ሰው አለ ሱሐባም ሊሆን ይችላል ከሱሐባ ሌላ ተጨማሪም ሰው ሊኖር ይችላል ብቻ ጥሎታል ያን ስለጣለው ሐዲሱ ሙርሰል ይባላል والمرسل ማለት ሳይም الضعيف ነው ዝሮ ዝሮ ሙርሰል ከضعيف የሚቆጠረው ሌላ የሚደግፈው ሶሂህ ካልተገኘ በስተቀር ነው ስለዚህ ምን አሉ ወራዋሁ البزار من وجه اخر አሉ ابن حجر በዛር ዘግቧል በሌላ በኩል ከብኑ አባስ ዘግቦታል ወዛደ فيه ከፍር ወላ ተዑድ ብለውታል ከፋራውን አሁን አውጣ ወላ ተዑድ ወደ ግንኙነት እንዳትሄድ ወይም ይሄ ከፋራ ሳታወጣ ወደ ግንኙነት መሄድን እንዳት እንዳይለምድህ ነገር ነው ወላ ተዑድ እንዳትመለስ አንዱ ትርጉም ወከፋራው ሳያወጡ ወደ መገናኘት ማለት ነው ከፋራውን አውጣ መጀመሪያ አያሉት ወቃ ይባላል ሰውዬው ወቃ ረጁሉን አለ امراته ይባላል بمعنى جامعها ይሄ ግንኙነት የሚባለው ነገር በየትኛውም ጊዜ ባሽሙር ነው የሚጠቀሙት እንደ በግልጽ እንደዛ አረኳት አይባልም እንደዚህ ወይ ምስለ ወድቄባት ድንገት አጋ ወጥቼ ምናምን ነው የሚባለው እና ወቃ የሚለው ሀይቃ ለመውደቅ ነበረ ግን ለግንኙነቱ ነው ቢማና ጃማዓ ማለት ነው ማአመረከ الله ማለት ምን ከፋራ ከፋራ አውጣ ብሎ አላህ ያዘዘን ሳትፈጽም ለምን ተገናኘሃት ማለት ነው ከዚህ ሐዲስ የምንማራቸው ዚሃር ሚስቱን እንደ ከለ ሆኝብኝ እንደ እናቴ ሆኝብኝ በማለት መስሎ حرام ማድረግ ነው اذا ظهر በዚህ መልኩ እንደ እናቴ ጀራ ሆኝብኝ ካለ حرم عليه وطء زوجتي المظاهر منها የተማለባትን ሴት መገናኘት ክልክል ይሆናል حتى يكفر عن ظهاره ከፋራውን እስከሚያወጣ وذلك باجماع العلماء በዑለማዎች አንድነት ድምጽ ነው ይሄም ደግሞ እና አጋጣሚ ሌላ ሐዲስ አለ ምን የሚል ያ ረሱላህ ظهرت من امراتي አላቸው ሚስቴ ሚስቴን እንደናት የጀራሁኝብኝ አልኳት እኮ አላቸው እ ከዛም ከፈራውን ሰላውጣ ወደኩባት አላቸው ለምን አላህ ይዘንልህና ምን ገፋፍቶ ነው ለዚህ ያበቃህ ሀሉት? ለማንኛውም አላህ ያዘዘን ሳትፈጽም እንዳትገናኛት ከፈራውን ሳታወጣ ማለት ነው አላህ ምን ብሏል والذين يظاهرون من نسائهم ثم يعودون لما قالوا فتحرير رقبه من قبل ان يتماسا ከመገናኘታቸው በፊት ባሪያን ከባርነት ነፃ ማውጣት አለበት ይላል طيب ካልተቻለ ካልተቻለ እያለ ያው ፈመለመጅ እያለ ይመጣ ወደፊት ፈመለመጅ ፈሲያሙ ሸህራይኒ ሙተታቢዓይኒ ሚን ቀብል አን የተማሳ ይሄም ካልተቻለ ደግሞ ሁለት ወር በተከታታይ መጾም ካልተቻለ ፈመለመሰቲ ፈይጧሙ 60 ምስኪና የሚል ደግሞ ይመጣ طيب እንትን ከፋራውን እያወጣ እያለ ቢገናኛትስ ክልክል ነው ይላሉ ግን ክልክል ይሆን እንጂ እንደገና ከፋራ ይሞላ ያውጣ ይባልም ያው ራሱ በቂ ነው ይላሉ ለማንኛውም እንደናተ ጀርባ ሆኝብኝ እንደህቴ እንደህቴ ሆኝብኝ ብለው حرام ካደረጉ ከፋራ መክፈል አለባቸው ከፋራው ሳይከፍሉ መገኘት የለባቸውም ከፋራው ምንድነው ታህሪር ረቀባ ነው አንዱ ባሪያ ሁር ማለት ነው ይሄን ያላገኘ ሰው ተከታታይ ሁለት ወር መጾም ነው ያው የወር አበባ ሲመጣና ኤድስ ሲመጣ ብቻ የሚፈጠረው እንጂ አይፈጠርም ማለት ነው እንዲሁም የሚያስፈጥር በሽታ ከመጣም ይፈጠራል ግን ዝም ብሎ እንደው ዛሬ ሊረፍሰቡ አይፈጠርም ማለት ነው ይሄን ያልቻለ ሰው ደግሞ 60 ምስኪን ያበላል ነው ይሄን ያልቻለ ያው ከፋራው አይለቀውም በጫንቃው ላይ እንጠለጠልበታል ነው የሚሉት ቀጥሉ وعن سلامة بن صخر قال دخل رمضان فخ فخفت أن أصيب امرأتي فظهرت منها فانكشف لي منها شيء الليلة ليلة فوقعت عليها فقال لي فقال لي رسول الله صلى الله عليه وسلم حرر رقبة فقلت ما أملك إلا رقبتي قال فصم شهرين متتابعين قلت وهل وهل أصبت الذي أصب أصبت إلا من صيام من الصيام أطعم فرقا من تمر بين من تمر بين ستين مسكينا أخرجه أحمد والأربعة إلا النسائية وصححه ابن خزيمة وابن جب وابن الجاروج طيب وعن سلامة بن صخر رضي الله عنه قال دخل رمضان فخفت أن أصيب امرأتي فظاهرت منها فانكشف لي شيء منها ليلة فوقعت عليها فقال لي رسول الله صلى الله عليه وسلم حرر رقبه فقلت ما املك الا رقبتي قال فصم شهرين متتابعين قلت وهل اصبت الذي اصبت الا من الصيام قال اطعم فرقا من تمر بين 60 مسكينا اخرجه احمد والاربعه الا النسائيه وصححه ابن خزيمة وابن الجارود بدم تكتاتلوا قدم ما حملك على ذلك رحمك الله ብለውት ነበር አላህ ይዘንልህና እንደናቴ ሆኝብኝ ለማለት እንደው ምንድነው ያበቃህ ከዚያስ ደግሞ ከፋራው ሳታወጣ ለመገናኘት የገፋፋህስ ነገር ምንድነው አንተ እያሉት መልሱን እዛ ሐዲስ አይመኝ ሰላመቱ ብን ሶኽር ምን አለ دخل رمضان ዋላ ረመዳን ገባ ባጋጣሚ ወሩ ማለት ነው ረመዳን ወር እና ረመዳን ሲገባ ያው ስሜቱን ግስ የሚያውቀው ይቸገራል ማለት ነው ጾም ላይ እያለ ባለቤቱ ትዝ ስለዋለች ማለት ነው ለዚህ መሪያቱ ምንድነው መሐላል ማለትና እንዳልነካት በቃ ታጥብቀው ነገሩን አለ አለዛ ተሳታታለሁ ማለት ነው ፈኺፍቱ አለ ፈራሁኝና አን ኡሲበ ምራአቲ ሚስት ልገናኛት እችላለሁ የሚል ስጋት ያዘኝና ተዛሃርቱ منها መሐላ አደረኩኝ አንቲ ከዞህሪ ኡሚ ያልኳት እንደናተ ጀርባ ነሽ አንቺ ለኔ حرام ነሽ حرام ሁኝብኝ አልኳት እሺ ይህ በእንዲህ እንዳለ ስንኖር ያው ፍቻ ትሆን ብለና መቼም ፈንከሸፈሊ ሸይኡ منها የሆነ ሰውነቷ ገለጥ ብሎ አየሁ ነው የሚለው ምን ተገልጦ እንደው አላውቅም የሆነ ብቻ የሚገፋፋ ስሜት የሚቀሰቅስ አካሏ ተገልጦ ለይለተል ማከለት አንድ ቀን አየኋት ራሴን መቆጣጠር አቃተኝ ያን ጊዜ ፈወቀቱ عليها ያው ተገናኘኋት አለ فقال لي رسول الله صلى الله عليه وسلم እንግዲህ ገፋፋኝ ይሄ ነው ነገሩ አላቸው መጀመሪያ የሚማኩት ለዚህ ነው ኋላም ደግሞ የደፈርኳት ያው ወድኩባት ይሄ ነገር ተገልጦ ራስን መቆጣጠር ስላቃተኝ ነው እናድርገዋለሁ አላቸው ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ሐረረ ረቀበተን አሉት አንድ ጫንቃ ረቀባ ታውቃላችሁ አንገት ማለት ነው ይሄ ነገር እንደዚህ ከሆነ አንገቴን ሰጣለሁ ይላል ምን ማለት ነው ራሴን ሰዋለሁ ማለት ነው አሁንም አንድ ባሪያ ሰዋስ እንደው ከባርነት ነፃ አውጣ ማለት ነው ከባርነት ነፃ አውጣ ማለት ነው ምን ቢል ጥሩ ነው فقلت ما املك الا رقبتي የታባት ነው ባሪያ የሞ ገዝቼ ማመጣው የራሴን ጫንቃ እንጂ ሌላ ጫንቃ የለኝም አላቸው የራሴን ነው ንብረት አድርጌ ያስኩት ከራሴ ጫንቃ ውስጥ ሌላ ጫንቃ የለኝም ባሪያ የለኝም መግዛትም አልችልም አቅሙ የለኝም መኪና ከፈል ቢባል መኪና የሌለው ሰው ከግሬ ውጪ ምንም የለኝም አይምለው ትራንስፖርት ስለዚህ ያለኝ የራሴ አንገት ብቻ ነው ሌላ አንገት የለኝም ማለት ነው ይሄን ሲላቸው ምን አሉት فقال قال فصم شهرين ያሉት ሁለት ወር ጾም ሁለት ወር ግን በመሐከል ማፍጠር አይፈቀድም ሙተታቢዓይኒ አከታተለ ወይም የተከታተሉ ሲሆኑ ሁለት ወር ጾም 60 ቀን ማለት ነው በነገራችን ወር ስንል በፈረንጆቹ አንቆጥርም ምዕራባጋ ተጠንቀቁ ወር ሲባል የጨረቃው ነው የጨረቃው 20 ሊሆን ይችላል 30 ሊሆን ይችላል የዘንድሮ አመት 20 ሆኖ ከሆነ በዘንድሮ አመት ያለውን ቀዷ የሚያወጣ የሚያወጣውም ሰው እንደዛው ነው እ ወር የምንለው ሁለት ርጾም አለው ቦታ ይገባ ለምሳሌ በጨረቃው ነው ያቻለሁ ወሩ ካጎደለ አጎደለ ነው የሚጾመው ወር ካላጎደለ አጎደለ እንጂ በፈረንጅ 31 ቀን ምናምን በነገር የለም قلت وهل اصبت الذي اصبت الا من الصيام አለ ደግሞ ሁለት ወር በተከታታይ ጾም እያልኩኝ ነው አለ አዎ አሉት አንድ ወር መጾም አቅተኛ አይደል አሁን ይሄ ችግር ተከሰተ ምለው ለመሆኑ ይሄ ችግር ተፈጥሯል እንዴ ከጾም ላይ እንጂ ችግር ተፈጠረብኝ እንዴት ብዬ ነው ሁለት ወር በተከታታይ የምጾመው አላቸው قال اطعم فرق من تمر እንግዳውማ አንድ ፈረቅ መስፈሪያ ነው አንድ ፈረ ከተምር ለ60 ምስኪን ማብላት ይጠበቅብሃል ማለት ያው 60 ምስኪን ማብላት የሚችል ነገር ማብላት አለብህ ነው ነው ፈረጋዝ ነው ይሄም የለኝም ያለበት ታሪክ ያለ ይመስለኛል አላየሃል ከፋራው ይሄ ነው እንግዲህ ሚስቱ ላይ ምሎ ላልገናኝሽ ብሎ ዚህር አድርጎ ማፍረስ የፈለገ ሰው ከማፍረሱ በፊት ከፈረን ይከፍላል ነው ይሄ ሰውዬ ግን አፍርሶም ነው ደግሞ ተጠየቀው እንዳይደገም እንዳይደገምህ እንዳትመለስ አሁንም ከፈራውን አውጣና ከዛ በኋላ መገናኘት ያለብህ ብለውታል ነው طيب حادثን ኢማሙ አህመድ ዘግበውታል والاربعه الا النسائي ከነሳይ ውጭ ያሉት አራቱን ዘግበውታል وصحاب ابن خزيمه ابن خزيمه ትክክል ብለውታል وابن الجارود ابن الجارود የሚባለው ታላቅ ዓሊምም ሐዲሱን አሞካሽቶታል ነው የሚለን ሐዲሱ صحيح لغيره ብለውታል ተደጋግፎ ወደ ሶሂህነት ይመጣል ተብሏል ምክንያቱም ሱላይማን የሚባል ሰው አለበት ዘገባው ላይ እሱ ደግሞ ከሰለመቱ ሰኽር ይዞ የሚያወራው ሰውዬ ነው አላገኘውም ሰለመቱ ሰኽርን አላገኘውም ተባል ነገር ግን ሐዲሱ ቢጥሩቂ ወሻሂዲ ሌላ ምስክርም ሐዲስ ድጋፍም ስላለው ሐሰን ነው የሚል ኢብኑ ሐጀር ራሳቸው ብሎ ባለቤት ፈትል ባሪ ላይ ገልጸዋል ይላል طيب አን ኡሲበ ምራአቲ ማለት ሚስቴን እንዲያልገናኛት ፈርቼ ማለት አንዳንድ ሰዎች ሶስቱን ይፈታሉ አይደል ለምን ነው ሶስቱን የምትፈቱ ስንላቸው እንዲያልመለሳት መልሽ ወደ ሰንዶ ቀርቤ እንዲያይንጠለጠል ሶስት ነው አኳት ይላል እንደገና ደግሞ መሐለል ሰሩልኝ ያዙ ልቀቁኝ ይላሉ ኋላ እንዲቆርጥልኝ ነው መልሽ ወደ ሰንዶ ያህር ነው ይላል ዋናው ነገር ቀልቡ ነው እንጂ ሶስቱም ብሎ حرام መግባቱ አይደለም መፍትሄ የሚያመጣው መፍትሄው ሱናው መከተል ነው መፍትሄው ሐቁን ይዞ መጓዝ ነው ነፍስየው ማሸነፍ ነው ስለዚህ በጥቅሉ ዚሃር እንደ እናቴ ጀርባ እንደ እህቴ ጀርባ ሆኝብኝ ማለት حرام ነው ይሄ ሰው ያለ ለምን ማለት በሰሃቦች ጊዜ ከተባለ حرام መሆኑ አልደረሰውም اما ان يكون لم يبلغ التحريم طيب እሺ ይሄም ሊሆን ይችላል ነው ወይም ደግሞ በረመዳን ሚስቱ መገናኘት እንደ እናቴ ጀርባ ሆኝብኝ ከማለት የበለጠ መሰለውና ትንሹን ሊሰራ ነበር የሞከረው ዚያር ያደረገው فحسن نفسه بالظهار ነበር عن الجماع ግን ይሄን ማላስችለው ብሎ ደግሞ ተገበረው እንጂ ማለት ነው طيب ሰውየው ወደ ነብያችን ሲመጣ ያው ተጸጽቶ ነው መቼም ናዲመን ታኢበን ኻኢፈን ፈርቶ አላህን ፈርቶ ተውበት አድርጎ ተጸጽቶ የመጣው ስለዚህ ነብዩ አለይሂ ሰላም እንዴት በረመዳን ትገናኛለህ ምን ትባላለህ ብለው አልመለሱትም ለምን ተውበት የመጣ ሰው ለምን ሰራህ አይባልም ሰው አላጋለጠው ራሱ ያጋለጠው ስለዚህ ምን አደረጉ ለነብዩ አለይሂ ሰላቱ ወሰለም ወኢነማ አፍታው بما يكفر خطيئته ያ የሰራው ወንጀል የሚያብስለት ነገር ነው እንጂ የደረደሩለት ለምን ሰራው የሚል ለምን አደረከው የሚል ታዕኒፍ አልሰጡትም እና የዚሃር ደግሞ ከፋራ በቅደም ተከተል ሶስት ናቸው ባሪያ ሁር ማለት ወይም ደግሞ ተከታታይ ሁለት ወር መጾም ካልቻለ 60 ምስኪንን ማብላት ነው فهذه مراتب كفاره الوضع في الظهار طيب በረመዳን የተገናኘ ሰውስ ከፋራው ምንድነው በረመዳን ሚስቱን በቀን የተገናኘ ሰው ከፋራው ይሄው ነው አወሉ ሐረቀባ ባራሁር ማለት ነው ካልተቻለ ሲያሙ ሸረም ተታቢያይ ነው ካልቻለ ሲትነ ምስኪናን ነው እሺ ቀጥሉ ባቡል ለዓን وعن ابن عمر رضي الله عنهما قال سأل فلان فقال يا رسول الله يا رسول الله أرأيت أن لو وجد أحدنا امرأة امرأته على فاحشة كيف يصنع كيف يصنع إن تكلم تكلم بأمر عظيم وإن سكت سكت على مثل ذلك فلم يجبه فلما كان بعد ذلك أتاه فقال إن الذي سألتك عنه قد ابتليت به فأنزل الله الآيات في سورة النور فتلاهن عليه وأعظه وذكره وأخبره أن عذاب الدنيا أهون من العذاب الآخرة قال لا والذي بعثك بالحق ما, كن ما كذبت عليها ثم دعاها فوعظها كذلك قالت لا والذي بعثك بالحق إنه, إنه لك لكاذب فبدأ بالرجل فشهد أربع شهادات ثم ثنى بامرأته ثم فرق بينهما رواه مسلم طيب بارك الله فيك አሁን ዛሬ ደግሞ ሶስተኛ እንትን እየመጣን ነው መጀመሪያ ኢላ አይተናል ባለፈው ቅድም ደግሞ ዚሃር አየን አሁን ደግሞ ሊዓን የሚባል ባቡ ሊዓን من اللعن የተወሰደ ነው ይሄ ደግሞ من اللعن وهو الطرد والابعاد አንድ ነገር ከሆነ ነገር ማራቅ በቋንቋው ፍቹ አንድ ነገር ከአንድ ነገር ማራቅ ላዕና ይባላል ኢብሊስ ከሰማይ ስለተባረረ ከጀነት ስለተባረረ ከአላህ ዘን ስለተባረረ لعين እንለዋለን ኢብሊስ لعين ይባላል የተረገመው ኢብሊስ ማለት ነው ከአላህ ዘን ስለተባረረ ነው لعنك አላህ ማለት አላህ ከዘንቱ ያረቀህ ማለት ነው አላህ ይጠብቀን እሺ አሁን ደግሞ لعان የሚባል መረጋገም من لعن والديه ወላጆቹን የረገመ ሰው አላህ ረግሞታል ተባለ መረጋገም ሊዓን ማለት በዚህ ስያሜ የተሰጠበት ቃላቱን ለመጠበቅ ነው ምክንያቱም አንድ ሰው ራሱን ይረግማልና ነው አሁን የሚመጣው ድርጊት ላይ ራስን እርገም ይባላል አንድ ሰው ሚስቱን በሌለችበት ወይም ደግሞ እንዲህ ሰርታለች ብሎ አንዳንድ ባሎች አላህን አይፈሩም ልጅ ጥቁር ወለደች ልጅን አይመስልም ይላል ምን እያለ እንደሆነ ይገባቸዋል አያ ሊዓን ይባላል ሊዓን መረጋገም ማለት ነው ሁለት ባልና ሚስት በሆነ ነገር ላይ አልግባባ ሲሉ ሲተቻቹና አልግባባ ሲሉ خلاص ራሳቸውን እርገሙና ከዚህ ነፃ ሆኖ ይባላሉ ከወጣ አንዱ ብቻ ጥፋተኛ ነው ግን ሁለቱም ምን ያሰራው ምን የለውበት ምን የለውበት ብሎ ይረጋግማሉ ራሳቸው ይረግማሉ ስለዚህ ሊአን ተባለ ሊአን ማለት ሸሃዳቱን ሙአከዳቱን ቢአይማን ምን ዘውጀን ባለም ሚስትም መሐላ ምለው ይሄን ነገር አልሰራ ነው በሚል የሚሰጡት ቃለ ምስክርነት ሊአን ይባላል መቅሩነቱን ቢላአንን አው ነው አላህ ይቆጣብኝ ይሄን አላደረኩም አላህ ከዚህ ሲያርቀኝ ይሄን ነገር አልፈጸምኩም ብለው የሚረጋገሙበት ስለሆነ ነው ያው በቁርአንም በሐዲስም በእጅማም የመጣ ጉዳይ ነው ወለዲነ የርሙና አዝዋጀሁም ሚስቶቻቸውን በዝሙት የሚወቅሱና የሚሰርቡ ሰዎች ሚስት ዝሙት ሰርታለች ብለው ስም የሚያጠፉ ማለት ነው ወለም የኩለሁም ሹሃዳኡ ምስክር የሌላቸው ሚስቱ ዝሙት ለመስራቷ ምስክር የለው ግን ሰርታለች እኮ ዝም ብላ እንደዚህ ሐዲስ ይላል ሸርሙጣናት ይላል ራሳቸው እንጂ ምስክር ሌላ ሰው የላቸው ምን ይሁን ምስክር አንጣ ነው ምስክር ካላመጣ ምን ይሁን ሊነገረን ነው ወደፊት والذين يرمون المحصنات ثم لم يأتوا بأربع شهداء فاجلدوهم ثمانية جلدة فإن لم يأتي بهؤلاء الشهود አራት ምስክር ያላመጣ ሰው ምን ይሆናል ይገረፋ ሰማና ግርፊያ ግን ሰማና ግርፊያ የሚገረፈው ምን አይነት ሰው ነው ያሁኑ አይገረፍም ሚስቱን በዝሙት የፈረጀው አይገረፍም ሊዓን ነው የሚኖርበት ከሚስቱ ውጭ የሆነችውን ግን ከሌ ልጅ ከሌ እንደዚህ ብሎ ከተራገመ እንትን ከፈረጀ ቅጣት አለ ቅጣቱን ሊነግረን ነው ስለዚህ ምስክር የሌለው ሰው ይገረፋል ሚስት ከሆነ ደግሞ አራት መሐላ ያደርጋል በአምስተኛው የሆነ ቃል ይናገራል ከዛ በኋላ በመሐከራችን ይለያያሉ አንቺም ለብቻሽ ኑሪ እንግዲህ ከዚህ ባጋ መቀጠላችን አንተም ከዚህ አይነት ጋር መቀጠላችን ተብሎ የሚወሰድ እርምጃ ነው ሐዲሱን ንቅራውና እናየዋለን عن ابن عمر رضي الله عنهما قال سأل فلان የሆነ ሰው ጠየቀ ነው فقال يا رسول الله አንተ የአላህ መልእክተኛ ሆይ አለ አራአይተ ሲደው ንገሩኝ አለ አራአይተ ካለ በአረበኛ ንገረኝ ማለት ነው ወይም አየህን ብን ተርጉማለሁ አራአይተ ለዚህ እንደሚለው አራአይተ አይ አخبرني እስቲ ንገሩኝ አለው ወጀደ አለው ማለት አንሁ ለው ወጀደ ነበረ ተጥላረ አለው ወጀደ ቢያገኝ ሰውየው እ አሐዱን አንዳችን ከመሐከላችን ኢምራአተሁ ሚስቱን አላ ፋሂሸትን ዝሙት ላይ ወንድ ዛ ቢያገኛት كيف يصنع ምን ሊያደርግ ይጠበቅበታል እንደ ሸሪዓ አላቸው ምን ትላላችሁ አንድ ቀይ ጥይት ነው ወይስ አንድ ሰይፍ ይስተው ወይስ ይስጣቸው አንድ ሰው ከመሐከላችን ከባለቤቱ ጋር ሌላ ወንድ ቢያገኝ ምን ማድረግ ይጠበቅበታል እንግዲህ አንድን ሰው ዝም ሰራ ብሎ መናገር አራት መስከረ የሌለ ሰው መናገር የለበትም ተብሏል ይሄ ማለት ሚስቱ ከወንድ ጋር ቢያገኛት ምን ሊያደርግ ነው አላቸው እንተከለመ ኑ መስከሩልኝ ሚስቴን ከሬዟታል ብሎ ሰው ቢናገር ተከለመ ቢአምር عظيم አለ በጣም ጸያፍ የሆነ ከባድ ነገር ተናገረ ይሄ ሰውዬ ሚስቴ እንደዚህ ይዛብኛል ብሎ ለሰው ማውራት ከባድ ነገር ነው አይ አፌን ጸጥ ይቀመጣለሁ ካለ ደግሞ አላቸው ወይን ሰከተ ሰከተ አላሚት ذلك አሁን ከባድ ነገር የተፈጸመ አይቶ እንዳላየ ሆኖ መቀመጥም ይሄም ከባድ ነገር ነው ምን ይሻላል አላቸው ሰላም ይጅብሁ መልሱም ስለከበደ ነብዩ አለይሂ ሰላቱ ወሰለም መልስ አልሰጡትም ሰላም ይጅብሁ ይሄን በሚል ነገር አልነገሩትም እሱም ጥያቄውን አንስቶ መሳያገኝ ወደ ቤቱ ሄደ ማለት ነው فلما كان بعد ذلك ከዚያን ቀን በኋላ አሳጋጎጋሪም ዘምቱስ ከዛን ቀን ይሄን ጥያቄ ካቀረበበት በኋላ ነብያችን ጋር መጣ አታሁ አለ ነብያችን ጋር መጣ فقال አላቸው ያልተከሰተ ነገር ነው መጀመሪያ ጠይቃቸው ان الذي سالتك عنه አላቸው የዛን ቀን ጠይቄው መልስ ያልሰጠሁኝ ነገር እንደፈራሁት ቀደም ትሪቱ ቢሂ እኔው ላይ ደረሰ ቢተፈተንኩኝ በዚህ ነገር ላይ አላቸው ያው ሚስቴ ወንድ ያዘች ብያለ ነው ያ አላህ ከባድ ነው እና ሰርታዋለች ሚስቴ እንደሰርታለች ይያለ ምስክርም የለም አሁን فانزل الله الايات في سوره النور ሱረቱ ኑር ላይ የሚገኙትን አንቀጾች አላህ Subhanahu Wa Ta'ala አወረደና እሳቸውም ፈተላሁና አለይሂ እነዛን አንቀጾች አነበቡለት አለይሂ በሰውየው ላይ በጥያቄው ወወዓዘሁ ገሰጹት መከሩትም ወዘከረሁ አስታወሱትም አኺራ ጀሃነም ባል ነገር አለ ይሄን ይሄን ለሰሩ ጀነት የሚባል ነገር አለ ይሄን ይሄን ለሰሩ ስማ እያሉ واخبره ነገሩት አስረዱት አነ عذاب الدنيا ዱንያ ላይ ጥፋተኛ ሆኖ መቀጣት አህወኑ በጣም የቀለለና የተሻለ ነው ሚን عذاب الاخره ከአኺራው ቅጣት ዛሬ ዋሽተህ ከግርፋት ከመዳን እና ነገ ቂያም ቀን ቅጣት ከሚያገኝህ ዛሬ እንቅጭን እውነቱን ተናገረህ ነገ አኺራ ላይ ሰላም መሆን ይሻልሃል የዱንያ ቅጣት ቀላል ነው ብትገደልም ብትገረፍም ገንዘብም ብትቀጣ ቀላል ነው የአኺራው ግን ከባድ ነው እና ይሄን ታውቁልኝ እፈልጋለሁ ብለው ከዛ በኋላ ጥያቄ ያነሱልን ነው የሚሰጠው መልስ እውነት ጋር የተስማማ መሆን አለበት ከእውነት ያፈነገጠ ከሆነ የቂያም ቀን ቅጣት መረጠ ማለት ነው ሰውዬ طيب واخبروا ان عذاب الدنيا هو من عذاب الاخره قال لا እና ይሄን ነገር አልሰራቸው ከሆነ ሚስትህ በውሸት ከሆነ ስሟን ያጠፋው አረ ነው ልቀልል ለጨዋታ ነው ለውሸት ነው ብለህ ተናገርና ምንወሰነ እርምጃ እንወሰድብህ የአኺራው ቅጣት ትድናለህ እንዴ ማለት ነበር እሳቸው ያቀረቡለት قال لا የለም የለም ሰርታዋለች አለ والذي بعثك بالحق በእውነት በላከ ጌታ ምየ ነው የምነግርህ ما كذبت عليها ያልሰራችውን ዝሙት ሰርታለ ብዬ አለጠፍኩባትም አላቸው ما كذبت عليها አልዋሸሁባትም እውነቴን ነው እውነቴን ነው እገፋበታለሁ የፈለገው ነገር ይምጣ መሐላን በሩ ምንም እጅ ሰጣለሁ ምን ችግር የለብኝም ማለት ثم دعاها ነብያችን አለይሂ ሰላም ጠሯት ከዛ ሴትየዋ ሰራች የተባለችው فوعظها كذلك ሰርተሽ ከሆነ ሰርቻለሁ በይ ዱንያ ላይ ተቀጭ አኺራ ይቀርልሻል አለዛ ደግሞ ሰርተሽ አልሰራሁም ብትይ የአኺራው ቅጣት ከባድ ነው አትችይውም አሏት አሁን فوعظها كذلك እንደ ወንድየው መከሯት قال لا አረኔ አቋሚ አቋሚ ነው አሁንም አልሰራሁም ምንም ወንገር አላገኘኝም የሰው ስም አያጥፋለች እንዲያን ነገር ቢያጋጥማችሁ ለማን ትፈርዳላችሁ ታልዩ ሚስቴ ወንድ ይዛገኘኋት አለ እሷ ደግሞ በጭራሽ አላስኩም አለች በምን ተሰከ በምን ትፈርዳላችሁ ሴቶች ከሆናችሁ ወንዱ ነው ስም የሚያጠፋው ትላላችሁ ወንዶች ከሆን ሴቷ ትሰራዋለች መስራቷ ሳያንሳት ደግሞ አልሰራም ባልሞ ተከራከራለች እንላለን ያው መደጋገፍ ስለሆነ ያለው ማለት ነው ራስን መጠበቅ ስለሆነ ያለው አላ ያህ ነብዩ አለይሂ ሰላቱ ወሰለም መፍትሄው መጥቶላቸዋል በመፍትሄው ነው ፈርድ ይሰጡት لا والذي بعثك بالحق انه لكاذب ስሜን የሚያጠፋው በውሸት ነው እንጂ በጭራሽ አሰራሁት ማለት ነው ነግራችኋለሁ እንዳትዋሹ ቅጣት ሊሰጣችሁ ነው መቼም ከሁለት አንዳችሁ ጥፋተኛ ናችሁ አንቺ ነሽ አንተ ነብይ ግን አልነገርም አሉ فبدا بالرجل በወንድየው ጀመሩ ምን አሉ فشهد اربع شهادات بالله በአላህ ስሙን እየጠራ መስክር አሉት فشهد اربع شهادات بالله والله والله ያል እ ይሄን ነገር አይቻለሁ እያለ ሰርታዋለች እያለ ማለት ከዚያ ሞሰትየው ደግሞ እሺ ማንቻ ሰራውን ስትማ የተባለች ثم سنا بالمرات በሰትየው አደገሙ ማለት ነው እሷም ደግሞ ሽምድድ ያደጋ እንደ አልሰራውትም ስሜን ያጠፋዋለች ከዚያ ثم فرق بينهما ከተማማላችሁ በኋላ አብራችሁ መቀጠል የለባችሁም በሉ ተለያዩ ኒካሁን አፍርሰነው አላሉና አለያዩአቸው ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል አራአይተ አኽብርኒ ለወጀቱ ምራቲ على فاحشه مثل على زنا ማለት ነው على كل قبيح وشنيع من قول وفعل ንግግር ምን ተግባር ምን ፋህሽ ይባል ጸያፍ ሲሆን እዚህ የተፈለገው ግን ፋህሽቱ ዚና ነው ያው ዝሙት ዘግናኝ ነው መጥፎ ተግባር ስለሆነ ይባላል ጠይቆ ነበረ ثم ابتليت አላቸው ከዛ ተፈተንኩኝ ابتليت ማለት تحنت بهذا الامر ምን ታመጣለህ ነገር ያልሆነ ነገር እንደዚህ ቢሆን ሲያክምት ለፈምታሟርተው በለስ ብሎ አላህ ጀረበው ሚስት ከወንድ ጋር እንዲያገኘ ታደረገው እያለ ነው እና ተፈተንኩኝ ፈተናዋ ውስጥ ገባሁኝ ምስክር አላመጣ ሚስቴን ወቁልኝ እንዲያ ሰርታለች ብሎ ማሳወቅ ነው የሚሆነው ዝም እንዲያለን ችግር ነው ለማንኛውም ነገር ይዋለው እንግዲህ ሆነ ነገር ሰርታለች አላቸዋ በተዛሪ የነገራቸው እኮ ነው ዝም ብለን ማሰጋር ነው ብናገር ማሰጋር ነው ባቸው ነበር ግን ሰው ነገራቸው ስለዚህ አራት አራት በአላህ እየማሉ አራት ጊዜ አልሰራ ነው ማለት የእንግዲህ ሊዓን ማለት ይሄ ነው حكم اللعان وصفته እንዴት መረጋገም ያለባቸው ካላችሁ አን يقذف الرجل زوجته بالزنا መጀመሪያ ሰውየው ሚስቱን ዝሙት ሰርታለች ከኔ ውጭ ወንድ ይዛለች ብሎ ማለት ነው ምስክር ማምጣት የማይቀርብ ነው የማይችል ነው የለው ምስክር ስለዚህ እርምጃ ይወሰድበት ሐድ ያለበት ይሄ ነበር ነገር ግን الا ان يشهد على نفسه الا ان يشهد على نفسه اربع مرات አራት ጊዜ ከመሰከረ በራስ ላይ ግን ይድና ከዛ ምን ብሎ انه لم الصادقين والله እውነቴን ነው والله እውነቴን ነው والله እውነቴን ነው እያለ ማለት ነው በአምስተኛው ደግሞ ይላል لعنة الله علي ይላል አለይ መት አለየ ነው ኢን ኩንቱ ሚነል ካዚቢን ይላል ከቀጣፎቹ ከውሸታሞቹ ሆኜ ከሆነ ይሄን ስራ ይሄን ስሞን ያጠፋሁት እ ያአላህ ከዝነት ያረቀኛል። ሰውየው ይሄን ሲል አንቺ ደግሞ አንቺ ሲሏት ማፈግፈግ ነው ያለባት ሰው ሰርታው ከሆነ እሱ ከማለ ሰርታዋለች ማለት ነው ያን ጊዜ አራኔ የለም ማለት ነበረባት فإنك ተዘውጀቱ አልምልም ነው መሐላ አልምልም ካለች ያው ሰርቻለሁ ማለት ነው ስለዚህ ምን ትሆናለች እርምጃ ይወሰድባታል ዱንያ ላይ ማለት ነው እንደሱ ግግም ብላ والله والله والله ብላ ከመሰከረች ስሜን ያጠፋው በውሸት ነው የለሁበትም ካለች በአምስተኛው ምን ትላለች ان غضب الله عليها ان كان صادقا እውነት ይሄ ሰው ስሜን በማጥፋት እውነተኛ ከሆነ አላህ ከዝነሱ ያርቀኝ ብላ ግጥም ካረገች خلاص ሁለቱም ምለዋል ከሁለት አንዱ ውሸታም እንደሆነ ይታወቃል ለማንኛውም ይለያዩአቸዋል አይ መሐላ ሳልምልም ካለች ግን በተዛዋሪ ሰርቻታለሁ ማለት ነውና ያው እርምጃው አግብታ መታከናትና እርምጃ ይወሰድባታል ማለት ነው ለማንኛውም አንድ ሰው ወንጀል ሰርቶ ሲመጣ የሚያስቀጣው ነገርም ቢሆን ቅድሚያ ምክር ነው የሚሰጠው ወዕዝ ነው የሚሰጠው ፍርድ ቤት የሆነ የሀገር መሪ የሆነ ሰው እርምጃ ከመውሰዱ በፊት ለባልም ለምስም ምክር መስጠት እንዳለበት ያሳያል ነው ተጠንቀቁ እያለ የአክራ ግዳ ከባድ ነው እዛ ከመዳሽ በፊት እዚሁ እንቅጭን ተናገሩ እያለ ማስባል ማለት ነው እሺ አዘውጁ لا يرجو بشيء من صداقه በዚህ መልኩ ከተረጋገሙና ከተለያዩ የጣቁትን ጥሎሽ ታምጣ ምናምን የሚባል ነገር የለም ሊአን መረጋገም ደግሞ በማንኛውም ሳይሆን በባልና በሚስት መካከል ብቻ ነው ያልተከሰተን ክስተት እንደዚህ ቢሆን ምን ይባላል ተብሎ አይጠየቅም ይሄው የሰው ሲጠይቅ መልስ አልሰጡትም ገና አልተከሰተ ስለሆነ ሲከሰትበት ግን መጣ መልሱን ሰጡት ነው አንድን ነገር እውነተኛ ለመሆናችን አጥብቀን ለመናገር ከፈለግን መሐላ መማል ይቻላል ሐታ ማል ባይባል እንኳን والله ብሎ መናገር ይቻላል እውነተኛ ከሆነ ማለት ነው እሺ አንድ ሰው አንድን ሰው እከለ እንዲያለ ሸርሙጣ ናት ሸርሙጣ ነው ብሎ መሳደብ የለበትም hatta የተሐቀቀ من وقوع الامر ያ ነገር መከሰቱን እስከሚያረጋግጥ አላያ ከዚህ ሐዲስ ብዙ ህጎች ነው የምንወስደው አንድ ሰው ሚስቱን ዝሙት ሰርታ አገኘኋት ካለ ያው ሊአን የሚባል ነገር እሷ ደግሞ አልሰራሁም ካለች ተመክረው ይሄን መሐላ ማሉ ተብለው እውነተኛ ለመሆን ሰው ሽታም ለመሆኗ መስክር ተብሎ እርምጃ ይወሰድባቸዋል ከዛ በኋላ ይለያያሉ ነው ሚለን ሰዓታችንን ማልቋል ሐዲሱ አላለቀም እንቀጥላለን ኢንሻአላህ ተዓላ በዚህ ዙሪያ ብዙ ሀለ ነገር ስላሉ አብረን እናየው ይሆናል هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته